ነቢዩ አለህ ሰላቱ ወሰላም ነቢይ ነኝ ብቻ እኮ አይደለሁኝም። በየትውልዱ በየኡመቱ አሉ ነቢያቶች፣ ሩሱሎች ብለው ስራ ተግባራችን አንድ የሆነ ወደ አኽራ መጣራታችን አንድ የሆነ ብለው ብዙ ነቢያቶችን ይናገራሉ። የእኔ ብቻ እኮ ተግባር አይደለም። እኔ ብቻ እኮ አይደለሁኝም እንዲህ አይነቱን ስራ ይዤ መጣሁት። ወደ አላህ መጥራትን ሙሳ፣ ሃሩን፣ ኢሳ፣ ሱለይማን፣ ዳውድ እከሌ እያሉ ይናገራሉ ነቢ ቅድም እንዳልኳችሁ እዛው መዲና ላይ ያሉ በነቢዩ ዘመን እዛው ያሉ ይሁዳዎች አጃኢብ ታሪክ አመጣ መሐመድ ማለት ጀመሩ። የዳውድን ልጅ ሱለይማንን ነብይ ነው ማለት ጀመረ። ተውራት ለነብይ መሆኑን ያላወቅነውን እኛ የምናውቀው ሱለይማን ነብይ አይደለም፣ ሲህረኛ ነው፣ ድግምተኛ ነው። በድግምት ብዙ ነገሮችን አድርገዋል። በድግምት ሰውን ጨፍልቆ ተከተሉኝ ብሎ አስፈራርቶ በስህር የኖረ ሳሂረኛ ድግምተኛ እንጂ ነቢይ አይደለም። እንግዲህ ሙሐመድ ትክክለኛ ነቢይ ላለመሆኑ ይሄ አንዱ መረጃ ነው አለ የሱለይማንን ሳሂር መሆኑን ድግምተኛ መሆኑን ነቢይ ነው ብሎ ከተናገረ ራሱ ትክክል አይደለም መሐመድ። ድሮኑ ውስጣችን ላይ ትክክለኛነቱ ላይ ጥርጥር በነበረው ላይ ጨመረልን። በታሪክ እኛ የምናውቀው ሱለይማን ነብይ አይደለም፣ ሳሂር ነው። ነቢዩላህ ሱለይማን የነቢዩላህ ዳውድ ልጅ ነው። ኢብራሂምና እስማኤል አባትና ልጅ አንድ ላይ ሆነው ካዕባን በይቱላን በአላህ ትእዛዝ የሰሩ የገነቡ ናቸው። ልክ እንደዛ እንደ ነቢዩላህ ኢብራሂምና እንደ እስማኤል ዳውድና ሱለይማን አባትና ልጅ ናቸው። ዳውድ መጀመሪያውን የነበረ ነብይ ነው። ከሱ አብራክ የተገኘ ነው ነቢዩላህ ሱለይማን። አላህ ዱዓ አድርጎ ዳውድ ጥሩ አቅል፣ በሳል አሳማኝ ተቀባይነት ያለው ሁሉ ነገሩ የተሟላ በየትኛውም አቅጣጫ ሊያስኬድ የሚችል ልጅ ሱለይማንን ነቢይ አድርጎ አላህ በተጨማሪ ለነቢዩላ ዳውድ ሰጠው። በይተል መቅደስን እንደ ኢብራሂምና እንደ ልጁ እንደ ነቢዩላ እስማኤል ዳውድና ሱለይማን ናቸው በይተል መቅደስን የገነቡት የሰሩት። ስለዚህ አባትየውን ነቢዩላ ዳውድን ማገዝ ብቻም ሳይሆን በተሟላ እይታ በተሟላ ጭንቅላት እነዚህም በኑ እስራኤሎችና የሁዳዎችን መፎካከር ብቻ ሳይሆን ያደከማቸው ጎበዝና ጠንካራ ፍጡር ነበር ነብዩላ ሱለይማን። ብዙ ነገሮችን አሟልቱም ሰጥቶታል። በጣም አጃይብ የሚሆን ነገር ወደ ሰባ ምስቶች ነበሯቸው ለነቢዩላህ ሱለይማን። አንድ ሰው ሰባ ሴት አግብቶ ትሉ ይሆናል። ነቢይ ነው። ለምን ፈቀደለት? እንዴት ፈቀደ? ይህ የአላህ ጉዳይ ነው። ህግጋቶች በየነቢይ በየነቢያት በየትውልድ ጊዜ ሁሉ ህግጋት አንድ አይነት አይደለም። እንደየነቢይ እንደየእንትኑ ሊላይ ይችላል። ግን አሁን በእኛ ጊዜ ለነቢዩ አላህ በሰጣቸው ሸሪዓ ለዲን እስላም አንድ ሰው ማግባት የሚችለው እስከ አራት ማግባት ይፈቀድለታል። የሚያስቀምጣቸው መስፈርቶች አሉ። ትዕዛዝና ግዳጅ አይደለም። በነገራችን ላይ ማንም ሙስሊም አራት ማግባት አለበት የሚል ትዕዛዝ አይደለም ወይም ግዳጅ አይደለም። አንድ አግብቶ ሁለተኛ የሚያስደግመው ምክንያት ሊኖር ይችላል። ችግሩ በሁለተኛም ላይ ይፈታ ይችላል። ሶስተኛ ማግባት ይችላል እያለ እስከ አራት። ግን በጣም የሚያጅበው ምንም ምክንያት ይኑረው ምንም፣ ታርጌቱ ግን የሚሰመርበት በእኛ ሸሪያ አይደለም። አንዷ ለሁለተኛ አይደለም፣ ሁለተኛዋ ለሶስተኛ እያለ እስከ አራት ማግባት ብቻ ሳይሆን አንዷንም ለማግባት የሚሰመርበት ትልቁ ምክንያት አቅም ነው። ማስተዳደር የሚችልበት አቅም ትልቁ ምክንያት ይሄ ነው። ይሄ በእኛ ሸሪዓ ያለ ህግ ነው። ወደ ጀመርኩት ልመለስና ነቢዩላህ ሱለይማን ሰባ ሴቶቹንም በአንድ ምሽት ደርሳሉ ብሎ ነየተ። ግን በነገራችን ላይ በአንድ ምሽት ለዛም ሰባ ትሉ ይሆናል። አንቢያዎች በሁሉም ነገር ከሰው ይበልጣሉ። በሁሉም ነገር በጉልበት በል፣ በአቅም በል፣ በምን በሁሉም የአንዳንዶች አንቢያዎች አቅም ከመቶ ሰው ጉልበት ይበልጣል። ባለፈው ደርስ ታሪካችን ትዝ ይላችሁ እንደሆነ ነቢዩላህ ሙሳ ፈወከዘሁ ሙሳ ፈቀዳ አለ። በጥፊ እኮ ነው የመታው። በስሱ ለዛውም መታ አርጎ ዞር በል ብሎ ከሚሰራው ዙልም ላይ ነቢዩላ ሙሳ ስለምታስታውሱ ነው ታሪኩን በሰፊ ያልገባሁት። ግን ፈቀደ አለይህ አለ ተሰናበተ ሰውየው። በዚህ በጥፊ በስሱ መታ እንድትደረገ በሙሳ እጅ የነቢይነትን ጉልበትና አቅም ነው እያሳየ በጥፊ እንዲህ መታ አርጎ ማን ነው ሰውን ሊገል የሚችል? አንቢያዎች ጉልበታቸው በሁሉም እይታ በሁሉም ዘርፍ ጥግ የደረሰ ነው። ሰባ ሴቶችን ሚስቶችን ብሎ ይደርሳለሁ አለ። ሁላቸውም የሊድና ፈዋሪስ አለ ለዲን ሰባ ወንድ ልጆችን ይወልዳልና ለዲን ነይቻለሁ አለ። ሙጃሂድ የሚሆኑትን ስልሳ ዘጠኙ ግን እንኳን ሊወልዱ አይደለም ጽንስም አልያዙ። ስልሳ ዘጠኙ ሰባኛዋ አንዷ ጸነሰች፣ መጨረሻ ወለደች። ስትወልድ ሰባኛዋ አንድ እጅ አለው፣ አንድ እጅ የሌለው፣ አንድ እግር ኖሮት፣ አንድ እግር የሌለው፣ አንድ አይን ኖሮት፣ አንድ አይን የሌለው ንስፈ ኢንሳን አሉ ነቢዩ ዓለይሂ ሰላቱ ሰላም። የሰው ግማሽ ወለደች። ነቢዩላ ሱለይማን ነቢይ ናቸው ባነኑ። ስተት እኔ ጋ ነው ያለዋል። እነዚህን ሰባ ልጆች ወንድ ልጆች የእኔ ሚስቶች ከወለዱ በኋላ ሙጃሂዶች ለዲን የሚለፉ የሚታገሉ የሚደክሙ ነይቻሉ ብዬ ስል ኢንሻላ ማለት ነበረብኝ። ጌታ አላህ ከፈቀደ እሱ ካሸው ማለት ነበረብኝ። ይህን ባለማለቴ የተከሰተ ስተት ነዋል። ተውበት፣ እስትግፋር አደረጉ ነቢዩላህ ሱለይማን። አላህ ተውበታቸውንም እስትክፋራቸውንም ተቀበላቸው። ነቢዩላህ ሱለይማን ትንሿም ጥፋት ትንሿም ስተት እንደኔና እንደናንተ በተራ አይነት ሰው የሚታዩ አይደሉም አንቢያዎች። ተቀበላቸው ተውበታቸውን የነቢዩላህ ሱለይማን እስትክፋራቸውን። አንድ ዱዓ አደረጉ ሱለይማን ረቢ ሀብሊ ሙልከን ላ ያንበጊ ሊአሃድ ሚን ባዕድ ያ ረቢ ንግስና ስጠኛሉ ነቢዩላህ ሱለይማን ልፍስፍስ ዱዓ አታድርጉ ያ ጀማ ከአላህ ለሚገኝ ነገር እንዲህ የተልፈሰፈሰ ዱዓ አይደረግም ንግስና ስጠኝ ላያንበጊ ሊአሃድን ሚን ባዕዲ ከኔ በኋላ ለማንም የማይገባ ሙሉ ንግስና ስጠኝ። ሰጪ አላህ ነው፣ ምን ችግር አለው? ለዚህ ነው ነቢዩ አለይሂ ሰላቱ ሰላም ኢነላሃ ላ የቅበሉ ዱዓአን ሚን ቀልቢን ጋፊሊን ላሂን አሉ። የሞተ ሞራሉ የተልፈሰፈሰ ዱዓ አይቀበለውም አሉ ነቢዩ። ምን ችግር አለው? የሚሰጥህ አላህ እኮ ነው። በነገራችን ላይ ግን እችኛዋ ዱዓ ለነቢዩላህ ሱለይማን ብቻ ነች። ለማንም የማይገባ ንግስና ዱዓ አድርጉ ማለት አይደለም። እቺ ትንሽ የተገደበች ነች። ከዛ ውጭ ወደ የትኛውንም አድርግ፣ ችግር የለው። ችግርና ስቃይ፣ ደህንነት፣ መከራ ብቻ ነ የዲን ሰው ያድርገኝ እንጂ ችግር የሚምጣ እንደዚህ ሰነ ጀዝባነት የለም በዲን ልስላም የአኪል ሀብት አንተ ዱዓ አድርግ፣ ምንድን ነው ችግሩ? ለአቅም ዱዓ አድርግ፣ ትጠቅማለህ ለዲን ስንት ስራ ትሰራበታለህ። ጠላት እኮ ይጨፈልቅበታል። ይህ የተልፈሰፈስ ጀዝባ የሆነ ዱዓ ካል ያኪ ይህንን አላዘዘንም ሸሪያ። ረቢ ሀብሊ ሙልከን ላ የንበጊ ሊአሐድ ሚን ለማንም የማይገባ ሙሉ ንግስና ከነ ሙሉ እቃው ሱለይማን። ቀጥሎ ምን ይላል? ሱረቱ ሳድ ላይ ከዚህ በኋላ ፈሰከርና ለሁ አሪሃ አለ ያላሰበ ነገር ሁሉ ተሳካ። ከዛ በኋላ እሱ ዱዓ ያደረገው ብቻም አይደለም። ሱለይማን ለሚፈልገው ጉዳይ ሁሉ ወጣ ገባ እላለሁ ብሎ ለሃጃ ሊንቀሳቀስ ሲወጣ ንፋስ ነው ብድግ ያደረገው እንደ ይወስደዋል፣ ደርሶ ይመጣል። ጉዱጉሃ ሻህሩን ወረዋውሃ ሻህር ይላል ቁርአን ላይ ጉዞ አንድ ጊዜ መሄዱ አንድ ወር መመለሻ አንድ ወር በጋማ ከብት በምን ተሰቃይቶ ሰው ደርሶ የሚመለሰውን አይን ከፍተ በምትዘጋ ያህል ሱሌማን ደርሶ ይመለሳል በንፋስ። የሚገርምህ ነገር ወሰከርና ለሁ ሪያ ከዛ ምን ይላል ወሽአ ኩለ በናኢን ወገዋስ ይላል ሹፍ ሸይጣኖችንም ሰባብረን እጅግሩ ለከተትንለት ሱለይማን ይላል። ልቡ ለደረቱ ላይ ቆሞ ሸይጣንን ሱለይማን ረግጦት ዘጨፍልቆ ገንባ ያንን ይለዋል። ሂድ ያንን ስራ እያለው እየላከ ጭንቅላቱን በፍልጥ እየመታው ሸያጢኖችን እኮ ነው ሰውን አይምሰልን። ሰውማ ወዶኑ እንደ ይሄ ንጉሥ እኮ ነው ነቢይ ብቻም አይደለም። ተው ሰው ሸይጣንም ወአኸሪና ምን ይላል? ሙቀረኒና ፊል አስፋድ እዚች ላይ ነው ነጥቡ። አንዳንድ የሚያፈነግጡት ደግሞ ሌሎች group ኦችን ከሸይጣኖች ውስጥ አለ። ሙቀረኒነ ፊል አለ። በሰንሰለት ከቶ ማረሚያ ሱለይማን ሸያጢኖችን እኮ ነው ሸይጣን የተባለ ጂን ሁሉ ሽንቱን ጨርሶ ለሱለይማን ምንም መስራት አልቻሉም። ግን በየጥሻው በየቦታው በየምኑ ያሉት ያፈነገጡ አመፀኞች ከፈለክ ጁንታን ብለ ተርጉመው አይነቶች ሁሉ በሱለይማን እጅ የሌሉ ከዛ የራቁ ይሄ አይነት ስቃይ ይደርስብናል ብሎ የሸሹ ያፈነገጡ ሲረኛ እኮ ነው ሱሌይማን በሲህሩን አፈርድሜ እያበላ ያለው ነው እኮ ከማለት ወጥተው በነቢይነቱ ላይ እንዴን ንግስና አላህ ሰጥቶታል ከማለት ወጥተው እቺን አዳረሱ። በዛ ነው ጨፍልቆን የሚኖረው ሁሉ ነገር የሰገደለት ሁሉ ነገር የገራለት በሳሂርነቱ ነው። ሳሂር ነዋል በየቦታው ከዛ በኋላ ነብይ ነው፣ ወህ ይወርድለታል፣ መልክ ንጉስም ነው። ማንም አይደለም በዛን ጊዜ እስከ ላ የውሚል ይሄን ንጉስ ንግስና ማንም ሊጨብጥ የማይችለው ንግስና ይዘዋል ሱሌይማን። ወህ ላይ ይመጣለታል። ይህ አፈንጋጨት ነው ያለው። የቱን ስሙን የሚያጠፉት አሳዶ መሰብሰብ ተጀመሩ። እነዚህ ደግሞ ግን ሲታይ በክለዋል፣ በጣም በክለዋል። በጣም ሲህረኛ ነው በማለት ሲህር ስራው ይሄ ነው፣ በሲህር ይሄንን ነው የሚያደርገው። ይሄንን ሲህር ማስተማር ሁሉ ደርሷል። እነዚህ ሻያጢኖች ዳር ዳር ዳር ላይ በተለያየ አቅጣጫ ለነጋዴው እንደዚህ መሃን ሆኖ ልጅ ለሚፈልግ ዙሪያ ለሚፈልግ እንደዚህ ለመርገጥና ለመጨፍለግ ለመጨፍለቅ ሲፈልግ እንደዚህ የስህር ባህሪ ይሄ ነው። ይሄንን ነው የጨበጠው ሱለይማን ብለው ይሄ ማሰራጨት ጀመሩ። ከዛ በኋላ ይባላል የዛን ሰዓት መላይካዎች ሰማይ ላይ የሚገኙ መላይካዎች ሁሉ ተገረሙ። በመልክ ወይም በነቢዩላህ ሱለይማን ዘመን ባለው ትውልድ ላይ የወንጀለኝነታቸው የአመፀኝነታቸው ሁሉንም ወንጀል አይነት እየሰሩ መጨረሻ ነቢይን እንደዚህ እያሉ ጌታ አላህ ስብሐነ ወተዓላ ጠየቁ። ይህ በጣም የሚገርሙ ከልቆች ናቸው። ከከልቆች ሁሉ ትእዛዝን ተቀብለው እሺ ብሎ የሚኖሩ ተግባራዊ የሚያር እንደኛ አይነት ፍጡር ለአንተ የለህም። ግን እነሱ እንዳሰቡት አይደለም። ጌታ አላህ ሱብሓነሁ ወተዓላ ለእነዚህ መላኢካዎች መልስ የሰጠው አይ አይፈረድባቸውም። ምድር ላይ ያሉት የሰው ልጆች የአደም ልጆች እንደናንተ አይደሉም። ሻህዋ ፍላጎት፣ ስሜት፣ የገንዘብ ፍላጎት በለው፣ የገንዘብ ስሜት በለው፣ የዱንያ ፍቅር በለው፣ የሴት በለው፣ የኸምር የማዕሰ የወንጀል በለው፣ የግድያ በለው፣ ስሜት የተባለ ነገር ሁሉ እኮ ተፈጥሮባቸዋል፣ ፈጥሬባቸዋል። ይህንን ታግለው እኮ ነው ተጋፍጠው ነው ኢማን የሚይዙት። እናንተ ለመላይኮች ላይ ይህን አልፈጠርኩባቸው። ስለዚህ ከእንደዚህ አይነት ነገሮች አንድ አስረኛውን ወደ ሰው ልጅ ኸልቄ ከልቄበት ፈጥሬበት በዚህ የታገሉ ነው ኢማን የሚይዙ ሰዎች ኢማንን የሚይዙት። ለምታዩት አይነት ወንጀል ለምታዩት አይነት ጥሰት እንዲጋለጡ የሚያደርጋቸው ይሄ ነው። እኛ ለብትፈጥርም ለአንተ ትእዛዝ እኛ በፍጹም ይህን ጥሰንማ እንዲህ አይነት ወንጀል አንሰራም። ፍላጎት፣ ሻህዋ፣ ስሜት እኛ ለብትፈጥርም ልክ እንደነሱ ኧረ ተውት እንጂ አለን። እንደዛማ ሊሆን አይችልም። ከዛ በኋላ ቅድም እንዳልኳችሁ በነቢዩላህ ሱለይማን ጊዜ እነዚህ አፈንጋጮችና ዳር ዳር ላይ ተበትኖ ያሉ ሻያጢኖች ሁሉ በአጠቃላይ እያስተማሩ እያሰራጩ ሱለይማን በዚህ እኮ ነው ሰውን እያስፈራራ እየመራ ያለው ረግጦ ጨፍልቆ በዚህ በስህር ነው እያሉ ብዙ ሰዎችን ሁሉ አፍርተዋል። ሱሌይማን የደረሰበትን እየለቀመ እየለቀመ እስር ቤት የሚከተው የነዚህን ሸያጢኖች የሚያስተምሩትን ሲህርና የተማሩትን ሲህረኞች ጭምር ውሸትና ውሸት መሆኑን የሚያጋልጥ አጋዥ ሁለት መላይካዎችን ጌታ አላህ ሱብሓነሁ ወተዓላ ወደ ዱንያ ላከ። ሃሩትና ማሩት የሚባሉት ነው። በጣም የሚገርማችሁ እነዚህ ሸያጢኖች ስለ ሲህር ሲያስተምሩና ስለ ሲህር ለሰው ሲነግሩ የማይነግሩት የሲህር አይነት የለም። ከነቢዩላህ ሱለይማን መብለጥ ትችላላችሁ። እሱ ጋር ያለች ምስጢር እቺ ነች። ሲህረኛ ነው እሱ እያሉ ነው ይህን ልምሰሩት። ከዛ በኋላ የተማሩትንና የሰለጠኗቸው ያሰለጠኗቸውን ሁሉ በሲህር የተካኑትን ምን ማለትና ምን ማስባል ጀመሩ? እነዚህ ሻይጥኖች አንቢያዎች ናቸው እስከ ማለት ከላስ ሃሩትና ማሩት የሚባሉ መለኮች ደርሰው ወርደው ሱለይማን መሊክ ንጉስም ነው ነቢይም ነው፣ ትክክለኛ ከአላህ ዘንድ የተላከ ነው፣ ሲህረኛ አይደለም። ሸያጢኖች የእሱ ተቃራኒ ቡድኖች እያስተማሩ ያለው እነሱ ጋር ነው ሲር ያለው። ሲር ማለት ጠቃሚ ነገር አይደለም፣ ጎጂ ብቻ ነው። ይህን እያደረጉ ነው ቀልባችን የሚያጠፉት። እንዲህ እየሰሩ ነው ባልና ምስትን የሚያለያይ ገንዘብ ዱንያን ታገኛላችሁ እያሉ ይሄን ይሄን ትሆናላችሁ እያሉ ይሄ ነው እያሉ እስከነ መሰረቱ እስከነ ምስጥሩ ድረስ እነዚህ መላይካዎች ለሰው ልጅ እያስተማሩ ምንም ትርጉም የሌለው ነገር ነው። እውነታውን እያወጡ ማለት ነው። ወተበኡ ማተቱል ሸያጢኑ አላ ሙልክ ሱለይማን። እነዚህ የሁዳዎች በኒ እስራኤሎች በሙልክ ሱለይማን በነቢዩላህ ሱለይማን ዘመን ሸይጣኖች ያንሰራሩትና ያስፋፉትን ያሰራጩትን አሁን ያልነውን የስሂር ሁኔታ እሱን ተከተሉ፣ እሱን ተቀበሉ። ተውራትን ትተው ተውራትን ጥለው ሐቅ መሆኑን የሚያገኙበትን ተውራት ትተዋል። አላህ ለነቢዩ ነው እየነገረ ያለው። ለአጠገብህ በአጠገብህ ላሉ ይሁዳዎች ንገር። አባቱ አያት ቅድመ አያቱ እንደዛ ነበር ነው ወተበው ማ ተቱል አላ ሙልክ ሱለይማን ወማ ከፈረ ሱለይማን። ሱለይማን ሳሂር አይደለም። ሳሂርማ ማቆነ ከፈረ ማለት ነው። ሱለይማን አልከፈረም እኮ አለ አላህ ሱብሓነሁ ወተዓላ። ወላኪነ ሸያጢነ ከፈሩ ሲህርን በመስራትና ሱለይማንን ካፍር ነው ሲህረኛ ነው በማለት የከፈሩ እነሱ ናቸው አለና ምስጢር አወጣ ጌታ አላህ ሱብሓነሁ ወተዓላ። አንተ ሱለይማን ነብዩ ብለህ በተናገርክ ጊዜ አጠገብህ ላይ የሁዳዎች መሐመድ ሆኖ ሆኖ ሱለይማንን ነቢይ ነው ማለት ጀመር። እንደ ሲህረኛውን የሚሉት እኮ ዝም ብሎ አይምሰል። ከአያት ከቅድመ አያቱ እኮ በዘራረግ ተቀብሎ እኮ ነው ይህን ትረካ እያለ እያጋለጣል ጌታ አላሁ ስብሐ ወተዓላ ወላኪነ ሻያጢነ ከፈሩ ዩአሊሙነ ናስ ሲህራ ለሰው ልጆች እያስተማሩ የሲር አይነት የሌለ ቅጥፈት ወማ ኡንዚለ አለል መለከይን ቢባቢል ሃሩት ወማሩት ሃሩትና ማሩት የሚባሉ ኩፋ ኢራቅ ውስጥ ነገሩ በጣም የተስፋፋበት የተሰራጨበት ምንጩ የሆነበት ቦታ እዛ ባቢል የሚባል ቦታ ለሁሉ ተገኝቶ እስከሚያስተማር ደርሰው የላክናቸው ሃሩትና ማሩት እንደውም የሲህርን ምስጢር ሲያስተምሩ የሚያስጨብጡ ነገር አላቸው። ወማ ዩአሊማኒ ሚን አሐድን ሐታ የቁላ ኢነማ ናህኑ ፊትና ፈላ ተክፉር። እንግዲህ ሲህር ይሄ ነው አወቅከው ብሎ ያስተምሩና ምንም ፋይዳ የለውም። ውጤቱ ከአላህ መክፈር ውስጥ ነው የሚከትህ። እንዳትከፍር ሸይጣኖች ያመጡ ቅጥፈት ነው እያሉ ያስተምሩ ነበር። ማ ሃሩን ሃሩትና ማሩት የሚባሉ መላእክቶች ፈየተአለሙነ ምንሁማ ከነዚህ ከሃሩትና ማሩ ሲህር ውሸት መሆኑን ቅጥፈት መሆኑን እነዚህ በሱለይማን ዘመን ያሉ አፈንጋጭ የሆኑ ሸይጣኖች እነዚህ ሸያጥኖች ያመጡት ውሸት መሆኑን ምስጢር ሲያጋልጡ ሲያስተምሩ ፈየተአለሙነ ምንሁማ ማ ዩፈርቁነ ብሂ በይነል መርኢ ወዘውጅህ ባልና ምስትን ለማፋታት ተፋቅሮ የኖሩትን ወልዶ ኖሮ የኖሩት ከብሮ የኖሩትን ለማለያየት በሲል ሲፈልጉ ይሄንን ነው የሚጠቀሙት። ይሄ ሁሉ መጠቀሚያቸው ነው። እነዚህ ሻጢኖች የሲህር ሂደታቸውን አካሄዳቸው ይሄን ይመስላል ብሎ ሁሉ ይሄን ሁሉ ያስተምሩ ነበረ። ማን ሀሩትና ማሩት ወማሁም ቢዳሪነ ብሂ ምን አህድን ኢላ ቢኢዝንላህ በፍጹም ዝቅተኛ percent ዜሮ ዜሮ ዜሮ ነጥብ አንድም ቢሆን ጉዳት የለውም። ስየ አላህ ተጎዳ ካለ ብቻ ነው የምትጎዳው በራሱ ፍቃድ። ወይ ማ የድሩሁም ወላ ያንፋው። ይሄ ነው ንጹ ሲህር ምንም የሚጠቅም ነገር አይደለም። እንዲያውቁት ብቻ ነው የሚያውቁት፣ ግን የሚጎዳቸውን ነገር ነው እያስተማሯቸው ያለው። ወለቀድ አሊሙ ለምን ሽተራ እነዚህ የሁዳዎች ያውቁታል። ተውራትን ጥለው ወደዚህ ተገልብጠው ወደ ሲህ ያመዘኑ እነዚህ የሁዳዎች ያውቃሉ። ምንን ወለቀድ አሊሙ ለመን ሽተራሁ ማለሁ ፊል አኽረት ምን ኽላቅ። ሲህርን የያዘ ሰው በዘመናችን ቁርአንን ትቶም በለው በእነሱ ጊዜ ተውራትን ትቶ ወደ ሲህር ያዘነበልም አኽራ ላይ ምንም ድርሻ እንደሌለው በዱንያ ምንም ውጤት እንደሌለው ያውቁታላል። እያወቁ ነው ለአፈንጋጭነት ይበቁት ይላል። ወለቢሰ ማሸረው ቢሂ አንፉሳሁም እንዴት የከፋ ተውራትን ትተው በዛን ጊዜ ነበሩ በኑ እስራኤል ይሁዳዎች ተውራቱን ወደ በስተጀርባ ጥለው ሸያጢኖች ላቀነባበሩትና ክሊፕ ሰርቶ ላዘጋጁት ሲል ወደዛ ያመዘኑት እንዴት አይነት የከፋ አይነት ተለዋጭ ነገር ነው የለወጡት ለውካኑ ካኑ ያዕለሙን ወለው አነሁም አመኑ ወተቀው ምን አለበት ትክክለኛና original የሆነ ኢማን ይዘው ተቅዋ ይዘው ቢሆኑ ለመሱበቱን ኢንድላህ ለው ያዕለሙ አጅሩና ሰዋቡን ውጤቱን እዚህም ዱንያ ላይ ሞተው አኸራም ያገኙት ነበረ። ብላሽ የሆነ ነገር ይዘው የራሳቸው መክሰር ብቻ ሳይሆን ከልቁን ጭምር እያከሰሩ ነው። እዚህ ጋር አንድ ነገር ሳልገልጽ ማለፍ የማልፈልግ አንድ ነገር አለ። ስለ ሲህር ነካ አድርጌላችሁ ልለፍ። ሲህር በነገራችን ላይ እጅግ እሸት መሆኑን ይህ ቁርአን ከበቂ በላይ አስረድቶናል። አሁን በዘመናችን እንደ አዲስ እንደ አዲስ ተፍለቅልቋል። ዩኒቨርሲቲ ብትሄድ ትምህርት ቤት የገቡ ልጆች የአንድ ዓመት ተማሪ የሁለት ዓመት ተማሪ ተብሎ አንዳንዱ እንደውም የመጨረሻ ዓመት ተማሪ የሆነ ሁሉ ትቶ ይመጣል። ሲር ተደረገብኝ ይላል። ሲር ተሰራብኝ። ሸይጣን የሚሰራን የሚፈጥር የሆነ ቅንብር ሳይኮሎጂ ነው። ሲር ሊጎዳህ የሚችለው የሸይጣን ሸይጣን አቅም አግኝቶ አንተ ላይ በህይወት በዙርያህ ላይ በኢኮኖሚህ ላይ በአፍያህ ላይ አደጋ ሲር ሊያመጣ የሚችለው ኢማን ውስጥ ለሳይኖር ሳይኖር ቀርቶ በዚህ መነሻ ፈሪነትን ነህ ከሆነ ሸይጣን በጣም ይጫወትብሃል። ሀያትህም በሙሉ ይጫወታል። በተገላቢጦሽ ግን ጠንካራ ኢማን ያላቸውን ዝክር ላይ ያላቸውን እምነታቸው ቁርአን ላይ የተንጠለጠሉትን በፍጹም አይደፍራቸው። ሊደፍር አይደለም እንደውም አይቀርባቸው። ሰው ችግር ሲኖርበት ነው የስሂር ብዥታ መጥቶ ቅያማ የሚያሳይበት። ከዚህ ጋር አያይዤ አንድ የምነግራችሁ ነገር እንዲህ አይነት ችግር ውስጥ ለገባ ሰው ቁርአን መድኃኒት ነው? ጥያቄ የለው። አዎ መድኃኒት ነው። እንደውም ቤቱ ላይ ሱረቱል በቀራ የሚቀራ ቤት ላይ አይደለም፣ ከዛ ቤት ከአካባቢውም ጭምር ሸይጣን ይርቃል አሉ ነብዩ አለይሂ ሰላቱ ሰላም። ያለንበት ሱራ ማለት ነው፣ ሱረቱል በቀራ ማለት ቁርአን ላዩ ላይ ተቀርቶ አንድን ሰውዬ ቀልብሶ ጭንቅላቱን ለውጦ ውዥንብር ፈጥሮበት በደም ስሩ የተዋሃደ ሸይጣን ቁርአን ላዩ ላይ እየተቀራ እንዴት አድርጎ በየትኛው አቁሙ ነው ከዚህ ሰውዬ ጋር ሊኖር የሚችለው? አው ጮሆ ተቃጥሎ ይወጣል፣ ይሸሻል። ይሄ ጥያቄ የለው ግን አንድ ነገር አለ። ይሄ መሰስ ሸይጣን ይባላል። ሸይጣን የለከፈው ሰው አሁን እየተናገርን ያለነው አንድ ግን ሐዲስ ያስቀመጠው ነቢይ የተናገሩት መሰል ሸይጣን ሳይሆን በተፈጥሮ ጭንቀት የሚፈጥርባቸው ሰዎች አሉ። ጭንቀቱ ሊያስለፈልፍ ይችላል። መረበሹ ሌላ ነገር ሊያመጣ ይችላል። ክስተቱ ግን መሰል ሸይጣን አይደለም። ሁለተኛውን ነው እየነገርኳቸው ያለው። ሸይጣን ያለከፈው አይነቱ ነው ይሄ መሰል ሸይጣኑ ከየት ይመጣል? እንዴት ይመጣል? ሸይጣን እንዴት ይደፍራል? ቅድም ነግሬያቸዋለሁ። ሁለተኛው ግን ጭንቅላት ላይ አንድ የሚፈስ ፈሳሽ አለ፣ ወይም በአጭር አገላለጽ ደም ሁለት ደም ስሮች አሉ አናት ላይ። ይህ ሀዲስ ነው፣ ነቢዩ ናቸው ያስቀምጡ አናቱ ላይ። እነዚህ ቅባታማ ናቸው ሲፈጠሩ ራሱ ሲፈጠሩ እንዳይፋተጉ እንዳይነካኩ የሆነ ድርቀት ተፈጥሮም ይሁን በአደጋ የመጣ ክስተትም ይሁን አጋጣሚ የሆኑ ግን እነዚህ ደም ስሮች ጭንቅላቱ ላይ ያሉት እንዲህ ተነካክተው ከዚህ ቅባትነት ከመበላሸት ይሁን ከመድረቅ ይሁን ከምንም ይሁን ቢጣበቁ ሰው የተነሱ ይፈርጣል፣ ራሱን ይስታል፣ ይናገራል፣ ያስለፈልፏል። ሌላም ሌላ ችግር። ይሄ መሰል ሸይጣን አይደለም። ይሄ በሐኪምና በባለሙያ ሊፈታ የሚችል ችግር ነው። ግን ቁርአን ያፈዙ ልጆች አንዳንድ ለገበያ የሚሰሩ ስራ አለ። ድሮ ቁርአን የሚያፍዙ ልጆች ለኢማምነት ነበር የሚያፍዙት። ብዙ ቁርአን የሚያፍዙ ልጆች ይሄ በጣም ቆንጆና ጥሩ ምሳሌ የሌለው ነገር ነው። ቁርአንን ማፈዝን የመሰለ ትልቅ ነገር የለም። ይሄን ደርስ ስንጀምር በሰፊ ተናግራቸዋለሁ ቁርአን ማፈዝ ሀፊዝ ይባላል። ቁርአን ያፈዘ የሸመደደ ሰው አሊም ግን አይደለም። አሊም ግን አይደለም። ትርጉሙን አቅም ናስክ ማንሱር አቅም የተፈቀደ ያልተፈቀደ ነገር አያቅም አልተማረማ፣ ዕልም አልቀራማ። ቁርአንን ነው ያፈዘው። በየአገሩ ያሉ መስጂዶች ድሮ ባፈዙት ልጆች የተነሳ በየረመዳኑ የሚሰገደው ተራዊ ተያዘ። የድሮዎች የመጀመሪያችሁ ይዘውታል። ከአሁን በኋላ የሚያፍዙት ግን ጠፋ ገበያ ወደ ተሰማሩ ሩቅያ እንቀራለን ወደ ማለት ተገባ። ኪዮክስ በለ በየቦታ በየመንደሩ ይሄን መክፈት ጀመሩ። ለምን በታመመ ሰው ለቁርአን ይቀራሉ? አይደለም አቀራሩ ላይ ብዙ ችግር አለበት። አንደኛ የአሁኑን መለየት መሰ ሸይጣን ነው አይደለም መሰ ሸይጣን መሆኑን አለ የሸይጣን ልክፍት መሆኑን እና አለመሆኑን በምን አለ ድካም አይፈልግም። ቁርአን ልትቀራ እስቲአዘ አዑዙ ቢላሂ ሚነሽ ሸይጣን ረጂም ብለህ ቢስሚላህ ራህማን ራሂም ብለህ ገና ሱራው ለሰዓት ገባ ጮሆ አብዶ ተቃጠልኩ ወጣለሁ ሄዳለሁ ነው የሚለው። ለው አንዘልና ሀዘል ቁርአነ አላ ጀበልን ለረአይተሁ ኻሽአን ሙተሰዲአን ምን ኸሽየትላህ አላላ ለነቢዩ ሲናገር የቁርአንን ትልቅነት ክብደት ምቱ ከባድ መሆኑ ተራራ ላይ ብናወርደው እኮ ተራራው እንደ አሸዋ ይቀልጥልህ ይፈስ ነበር አለ። አስብ። አምስት ቀን ሙሉ ቀርተው ሰባት ቀን ሙሉ ተቀርቶ አስር ቀን ሙሉ ተቀርቶ ሊወጣ አልቻለም። ቀን መጨመር አለብን። የፍሪጅ ይፈስበታል፣ ይደበደባል። ያልቻለው ቁርአን ነው። እሱ ላይ ያለውን ሸይጣን ለማውጣት ያልቻለው ቁርአን ነው። ገንዘብ መጨመር አለብህ፣ ጎልብቷል። የበሽተኛውን ቤተሰብ እኮ ነው። አምስት ሺህ ተነጋገር ከሆነ አስር አድርግ። አስር አስራ አምስት ቀን እናደርጋለን። በሌላ መልኩ ቁርአንን እየሰደበን እያሰደበ እኮ ነው። ጎልብቶ ነው ሸይጣኑ በዚህ ሰውዬ ላይ ያለው ሸይጣን ጎልብቶ ይሄን ያህል ሁሉ እየተቀራ ሊወጣ አልቻለም። አምጾ ያ ጀማ ቁርአንን መስደብና ማሰደብ ነው። በዛም ሌላ ነገር የሚሰሩ ልጆች አሉ። ከተቃራኒ ጾታ ጋር እዛ ቁርአን እንደሚቀራ ነገር ይግባችሁ እንግዲህ አስብ። ይሄ አይደለም ጀምረው ማይጮ ከሆነ ማይለፈልፍ ከሆነ ቁርአን ሲጀመር ማለት ነው ወዲያው ይታወቃል። ይሄ ይሄ መሰል ሸይጣን አይደለም። ሐኪም ቤት ውሰዱ። በቃ ብዙ ድካም አይፈልግም። ገና ቢስሚላህ ራህማን ራሂም ስትል ያስታውቃል። አንተ አምስት ጁዝ ሙሉ ስትደፋበት ቀኑ ሙሉ አምስት ቀን ሙሉ ስትቀራ ሸይጣን በየትኛው አቅሙ ለመሆኑ መክቶ ቁርአንን አልወጣም አለ። ይሄ ገበያ አፈላላጊዎች የሚያመጡት ነው። ከዚህ ነገር ውጡ። ስለ ሲህር ይሄን ካልኳችሁ ቁርአን ምናልባት ችግር ሊፈጠር ይችላል የሲህር ያ ግን በኢማን ድክመት የተቋ እጥረት የዝክር እጥረት ሸይጣን ሊደፍር ይችላል፣ ሊሞክርህ ይችላል። ግን እነዚህ ነገሮች ደግሞ ብቅ ሲሉ እንዳሁኑ ቁርአን ያቀልጠዋል፣ ያቃጥለዋል፣ ያጠፋዋል። ይሄ ችግር የለው ጥያቄም የለው። ቤተሰቦቻችን ላይ፣ ዘመዶቻችን ላይ፣ ጎረቤቶቻችን ላይ ይሄ ነገር ሲከሰት በዚህ መልኩ ለዩት። የምታደርጉት ልጆችም ካላችሁ አላህን ፍሩ። ያ አዩ ለዚነ አመኑ ላ ተቁሉ ራኢና ወቁሉ እንዙርና ይላል አላህ ሱብሓነሁ ወተዓላ ቁርአን ውስጥ ያ አዩ ለዚነ አመኑ ብሎ የሚል የቁርአን አያት አንቀጽ 88 ቦታ ላይ ነው አላህ የተናገረው። ያ አዩሃ ለዚነ አመኑ ያ አዩሃ ለዚነ አመኑ ተቁላ ያ አዩሃ ለዚነ አመኑ ሁኑ ማሳድቅን እያለ በተለያየ ሱራ በተለያየ አንቀጽ ሲደመር ሁሉም ቁርአን እስኪያበቃ ድረስ 88 ቦታ እናንተ ምዕመናኖች እናንተ ሙእሚኖች እያለ በተዋበና በአማረ ድምፅ ጌታ አላህ ሱብሓነሁ ወተዓላ ኢማን ለማስጨበጥ ይጠራቸዋል ሙእሚኖችን። ይሄ የመጀመሪያ ነው። ከሰማንያ ስምንቱ የመጀመሪያ የቁርአን አያት ያ አዩሀ ለዚነ አመኑ ያለው በዚህ ሱራ ሱረቱል በቀራ ጀማሪዋ እቺ ነች። እንግዲህ ሰዓት ገድቦናል። እንሻላ ነገ ደግሞ በሚቀጥለው ደርስ በዚህ በምታዩት አይነት ሳይሆን ቁርአን በበለጠው ደግሞ ተውቦ አምሮ የሚቀጥለውን አያት የሚቀጥለውንም ታሪክ የሚቀጥለውንም ቅሳ እኛም በአማረ መልኩ የመግለጽ አቅሙን ለእኔም አላህ ይስጠኝና በሚቀጥለው ደርስ እንገናኛለን።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 ይህ አያ በዚህ ሱረቱል በቀራ ላይ በዚህ አይነት አጠራር ሙእሚኖችን አላሁ ስብሓነሁ ወተዓላ ሲጠራ የመጀመሪያ አያት ነች። ያ አዩሃ አለዚነ አመኑ ብሎ ሲጠራ ሙእሚኖችን ሲያነጋግር አላሁ ስብሓነሁ ወተዓላ ትእዛዛቶችን አዋምር ነዋህ የሆኑ ነገሮችን የሚከለከሉትን ነገሮች የሚያስጠነቅቃቸውንም ነገሮች የሚያስተምራቸው ነገሮች ካሉም የሚያስተምራቸውንም ነገሮች ሊያስተላልፍ ሲፈልግ አላሁ ስብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ብሎ ይጠራል። እና በሙሉ በሰላሳውም ጁዝ በቁርአን ውስጥ በእያንዳንዱ ሱራ ውስጥ እስከ ማለቂያው እስከ መጨረሻ ሱራ ድረስ ያሉት በዚህ አይነት ጌታ አላሁ ስብሓነሁ ወተዓላ ያ አዩሃ አመኑ ብሎ የጠራቸው ሰማንያ ስምንት ቦታዎች ይሆናሉ። ይሄ የመጀመሪያው ነው። ሰሞኑን ባሳለፍነው ደርስ ላይ ስለ በኒ እስራኤሎች የይሁዳዎችን ባህሪ ማስተማር መንገር በሚገባ መልኩ እየነገረን ነበረ። ኒዕማ ሰጥቷቸው ኒዕማው ላይ መቆም እንዳልቻሉ የተለያዩ ጥሩ ጥሩ ጸጋዎችን ሰጥቷቸው ሸክረው ተቀብለው ለኢባዳ አላህ አዛቸው ቦታ ላይ ሊገኙ እንዳልቻሉ ነበር ሲያስረዳን የነበረው። ይሄ ውስጣቸው የተበላሸ ስለሆነ ሙእሚኖችም እንደዛ መሆን እንዳሌለባቸው ጭምር ሲናገር ሲያስተምር ከነበረው አንዱ ይሆናል። ይሄም ዛሬ የምንጀምረው ያ አዩ አለዚነ አመኑ ላ ተቁሉ ራኢና ወቁሉ እንዙርና ወስማኡ አለ። አላሁ ስብሓነሁ ወተዓላ ሙእሚኖችን ነቢዩ ስለ ዲን ሲያስተምሯችሁ፣ ስለ ቁርአን ሲነግሯችሁ አደብ የተላበሰ የሆነ ምላሽ ነው መመለስ ያለባችሁ፣ አክብሮት ያለበት አነጋገር እንጂ የሁዳዎች በኑ እስራኤሎች ለትላልቅ ሰዎችና ማክበር ለሚገባ አክብሮት ለሚገባቸው ሰዎች የማይሰጡትን አይነት ቦታ የማይሰጡትን አይነት ባህሪ እንዳታሳዩ ብሎ ለማስተማር ሲፈልግ ላተቁሉ ራኢና አለ። ነቢዩ በሚያነጋግሯችሁ ጊዜ ትእዛዝ በሚሰጧችሁ ጊዜ ስማን ማለት ነው። ራኢና ማለት አዳምጠን ማለት ነው። እስቲ ቆይ እናስብበት፣ ጠብቀን ማለት ነው። ወንዙርናም ያው ነው። ግን ሁለቱ ቃላቶች ትርጉማቸው አንድ ቢሆንም አደብ ባለው መልኩ በመግለጽና ባለመግለጽ ይለያያሉ። የሰው ልጅ የሚሰጠው ምላሽ የሚቀበለው አቀባበል ወሳኝነት አለው። ምሳሌ ነቢዩ ጋር ላተርፈኡ አስዋተኩም ፈውቀ ሰውቲ ነቢይ አለ። በሌላ ቁርአን አንቀጽ ላይ ድምፃችሁን ከፍ አታድርጉ። ነቢዩ አጠገብ እርስ በርስ ስታወሩ ድምፃችሁ ከፍ እንደሚል እርስ በርስ ስትናገሩ ጮክ እንደምትሉ ይህ እኮ ወህይ የሚሸከም ትልቅ ሰው ነው፣ ረሱል ነው፣ ነቢይ ነው። እንደናንተው ብቻ ሰው ስለሆነ ስለሚበላ፣ ስለሚጠጣ፣ ስለሚንቀሳቀስ ብቻ እኩል አይደለንም እንዴ እንደማለት አደብ ያጣ አይነት ባህሪ አታሳዩ ብሎ አደብን አክብሮትን መያዝ እንዳለባቸው በሌላም ሱራ በሌላም አንቀጽ ላይ አያት ላይ አላህ ያስተምራል። ላ ተርፈዑ አስዋተኩም ፈውቀ ሰውት ነቢይ አለ። ድምፃችሁን ከፍ አታድርጉ። በአደብ የምታነጋግሩትን ነገር በስነ ስርዓት በአክብሮት ያ ረሱል አላህ ብላችሁ ያ ነቢይ አላህ ብላችሁ አነጋግሩ ብሎ እንዳለ ሁሉ እዚህ ጋም አንድን ሰው የሁዳዎች ቆስት ይጠብቀኝ ለማለት ሲፈልጉ ኡንዙርና የሚለው አደብ ያለው አባባል ነው። ጠብቀኝ ነው ለነገሩ ማዕናው። ቅድም እንዳልኳችሁ ራኢናም ኡንዙርና። ራኢና ግን የሰው ሞራል ነክቶ አክብሮቱን ክብሩን የሚነካ ነው። ስለዚህ ነቢዩ በሚያነጋግሯችሁ ጊዜ እንዲህ አይነት ምላሾች አደብ ያጣ ምላሽ አትመልሱ። አደብ ስርዓት ያዙ። ወስማው ትእዛዙንም ተቀበሉ፣ ስሙ። ወሊልካፊሪና አዛቡን አሊም ዲነ እስላምን አልቀበል ብሎ የሚያፈነግጥ ካፊር የሚጠብቀው አዛብ ነው። ለዛውም አሊም አሳማሚ የሆነ ቅጣቱ ማ የወዱ ለዚነ ከፈሩ ሚን አህል ልኪታብ ወለል ሙሽሪኪን አለ አላህ ስብሓነ ወተዓላ። እዚህ ጋር አሁንም አላሁ ስብሓነሁ ወተዓላ ለአህለል ኪታቦች በነገራችን ለአህለል ኪታብ ሲባል የመጽሐፍት ባለቤቶች ማለት ነው። ጥቅል ጥሪው ቃል በቃል ትርጉሙ ግን የሚመለከተው ይሁዳና ነሳራን ማለት ነው። ትርጉሙ ምን አለ እዚህ ጋር አላህ ማ የወዱ ለዚነ ከፈሩ ምን አህልል ኪታብ አለ። ለነቢዩ ነው እየነገረ እያስተማረ ያለው ስለ ባህሪያቸው። የይሁዳዎችና ነሳራዎች ብሎም ወለል ሙሽሪኪና ሙሽሪኮችም ጭምር አይወዱም፣ ደስም አይላቸውም፣ ደስታም አይሰጣቸውም። አን ዩነዘለ አለይኩም ሸይኡን ምን አልኸይር ቡቅደን ፊኩም ወሐሰደን ለኩም ምቀኝነቱ ላያቸው ላይ ስላለ ከእኛ ነው ነቢይ መላክ ያለበት እንደተለመደው ርሱሎች ሲላኩ የነበረ አንቢያዎች ሲላኩ የነበረው። ስለዚህ እንዲህ መሆን የለበትም ከማለት ከምቀኝነት የተነሳ አይፈልጉም፣ አይወዱም። አህለል ኪታቦችም ሙሽሪኮችም ጭምር እዩነዘለ አለይኩም ሚን ኸይር ምን ረቢኩም كالله زند يمي متاون ترو يومهم ملكام وهي موردو نبينات ممتعتو وده مرينة ممتعتاتشون أي فلقوتم باري أتشو أستاتشو لا يعلو إهنو مستراتشو إلى الجيت الله سبحانه وتعالى بالنسو مرشا دقم هذا اللي مين مهونو يهودا وش بوددوت بتقلوت هذا اللي والله يختص برحمته من يشاء إلى الله سبحانه وتعالى ለዚህ አይነቱ እድል አላህ ሲመርጥና ሲያጭ በፈለገው ነው አላህ ነው የሚያደርገው እንጂ እነሱ የፈለጉት እነሱ የወደዱት እነሱ የተመኙት አይደለም የሚሆነው። በንቡዋ ወይ በማውረት ካሉ ሰዎች መምረጥ ይሄ የአላሁ ስብሓነሁ ወተዓላ ፈድሉ ነው። ወላሁ ዙልፈድል ልዓዚም ነውና ከዛ በመቀጠል አላሁ ስብሓነ ወተዓላ ወደሚቀጥለው ቁርአን አያት ስንገባ